السلام عليكم ورحمة الله وبركاته يا جماعة فالتوك دمص الله سمال جاهز ناچو نجمر الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الزكاة رقم الحديث 492 اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المتن فليتفضل مشكورا أو مشكورة بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم كتاب الزكاة وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم بعث معاذا رضي الله تعالى عنه إلى اليمن فذكر الحديث وفيه إن الله قد افترض عليهم صدقات صدقة في أموالهم تؤخذ من أغنيائهم فترد على فقرائهم متفق عليه واللفظ للبخاري أحسنت أحسنت جزاك الله خيرا آه كابن عباس تزجب الله عنهما የልጅንም ያባትንም ስራ ማለት ነው ሁለታቸው አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ بعث معاذا معاذ የተባለውን ሱሐቢ ልከውት እንደነበረ ኢለ የመን ወደ የመን فذكر الحديث قال ሐዲሱ ረጅም ነበረ እዚህ ሊያሳጥረው ፈልጓል ማለት ነው ዘጋቢው ሐዲሱን ዘርዘር አድርጎ ተንትኗል وفيه ዘው እትንታኔው ላይ ረጅሙ ሐዲስ ላይ ምን ይላል መሰለህ አለ ان الله قد افترض الله سبحانه وتعالى ግደታ አድርጓል عليهم በሀብታሞች ላይ ሰደቀተን ሰደቃን ግደታ አድርጓል في اموالهم በገንዘቦቻቸው ላይ تؤخذ የምትያዝ የምትወሰድ የሆነችውን ሚን አግኒያኢም ከሀብታሞቻቸው ፈቱረዱ የምትመለስ ፊ ፉቀራኢም በድሆቻቸው ላይ ከሀብታሞቹ ተወስዶ ወደ ድሆቹ የሚመለስ ማለት ነው ከኛው ወደኛው እንደሚባለው ከህዝብ ወጥቶ ወደ ህዝብ ነው የሚሄደው የሚወጣሞች የሚመለሰው ወደ ድሆች ማለት ነው متفق عليه بخارينا ومسلم واللفظ للبخاري የቡኻሪ ነው ከነበሩ ቃላቱ ሙዓዝን ወደ የመን ሲልኩት አርሰለሁ ቃዲያን ማን ነው ሸሪዓ ፍርድ ቤት አድርገው የላኩት ዳኛ አድርገው ወይም አዋሌን አለያ በየመን ላይ ባለስልጣን አድርገው የላኩት በስንተኛው ዓመተ ሂጅራ ይመስላችኋል የላኩት አርሰለሁ في السنه العاشره الى ያው የሞቱ አመት ነው የላኩት ማለት ነው አጅብ ነው አስረኛው አመት ላይ ነው የላኩት ወለም يزل هناك ከዛ ቦታ አለቀቀም አልተወገደም حتى قدم في خلافه ابي بكر ስልጣኑን አቡበክር ይዘው በዛ ሰዓት ነው የመጣው ነው የሚለው አቡበክር ደግሞ ያው ሁለት አመት ከስድስት ወር አካባቢ ነው የቆዩት ረዲየላሁ عنهما ሁለቱም افترض ማለት بمعنى اوجب ማለት ነው ان الله افترض ማለት اوجب ግዴታ አድርጓል ነው ፈርድ የሚለው ነገር بمعنى الواجب ይተረጎማል ሶደቃ ማለት ሙሽተቀቱ من السرق ይላል ሶደቃ ማለት ሙሽተቁ من السرق እውነት ከሚለው ቃል የተወሰደ ነው ገንዘብ የሚያወጣ ወጪ የሚያደርግ ሰው መቼም ከልቡ የመነጨ ስለሆነ ነው ስለዚህ ሶደቃ የሚያወጣ ሰው من الشرك ስለተወሰደ ቃላቱ فهي تدل على شرك ايمان المزكي ዘካ የሚያወጣው ሰውየ እምነቱ ጠንካራና ብርቱ መሆኑን የእውነት ኢማን መሆኑን ያመለክታልና ነው واطلق لفظ الصدقه على الزكاه كما في قول تعالى انما الصدقات እንደሚለው صدقه የሚለው ለዘካ ነው ያው ከዘካ ውጭ ላለው ምን ተጠቀመው ነበር ግን እዚህ ቦታ ላይ ሶደቃ የሚለው ቢማነ ዘካ ለማለት የተፈለገው እንጂ ትርፍ ሶደቃ ማለት አይደለም ሙዓዝ ኢብኑ ጀበል አልአንሳሪ የመዲና ሰው ነው ሙዓዝ ኢብኑ ጀበል ሚን ዑለማኢ ሱሐባ ከሱሐቦች መካከል በጣም ሊቅና አዋቂ ከሚባሉት አንዱ ነው بعثه النبي صلى الله عليه وسلم الى اليمن تعاشر فقال له تقدموا على قوم اهل الكتاب فليكن اول ما تدعو اليه شهاده ان لا اله الا الله واني رسول الله نبر من الحادث فان اطاعوك اطاعوك لذلك فاعلمهم ان الله فرض عليهم خمس صلوات في كل يوم وليله فانهم اطاعوا لذلك فاعلمهم ان الله فرض عليهم صدقه تؤخذ من اغنيائهم فترد في فقرائهم فانهم اطاعوا لذلك فاياك وكرائم اموالهم واتق دعوة المظلوم فإنه ليس بينها وبين الاب مروا حديثه مثلا طيب هذه الوصايا من تعاليم النبي صلى الله عليه وسلم للدعاة الذين يبعثهم في اطراف الارض لينشروا دين الله تعالى ويبثوا دعوته ይችን ዛዜና ምክር ለሙዓዝ የሰጡት ዛዜ ለጠቅላላ ሰባኪዎች ለሚቀሩት ሁሉ የተሰጠ መልእክት ነው የአላህን ዲን እንዲበትኑ እንዲ እንዲያሰራጩ እንዲሰብኩ ሰዎችን ለማ ወደ ዕውቀት ብርሃን ወደ ኢማን ብርሃን ለመሰለላሁ ዐለይሂ ወሰለም ለዳዋ በጣም አዋቂ የሚባሉ ዑለሞችን እየመረጡ ነበር የሚልኩት ከዚያም ደግሞ ጎላ ጎላ ያለውን ትምህርት ይለግሷቸው እንደነበረ ዋጋ ያለው ምክር ይሰጧቸው እንደነበረ ዳዋ ላይ ከርካሽና ከዝቅተኛ ሳይሆን መጀመር ያለበት ከትልልቅ ነገር ላይ መጀመር እንዳለበት ከተውሂድ ከአቂዳ ተጀምሮ እንዲሁ እንዲያስፈልግነቱ አንገብጋቢ አንገብጋቢውን ማስቀደም እንዳለባቸው አምስት አውቃት ሶላት ያው ግድታ መሆኑን በዚሁ ገልጸዋል ከሸሃደቴ በኋላ ከዛ ዘካ ይቀጥላል ያው ከሰላት ጋር ተያይዞ ስለሚመጣ ብዙ ጊዜ ዘካም ትልቅ ነገር እንደሆነ ያሳያል ከዛ ቀጥሎ ጾም ይመጣል ከጾም ቀጥሎ ያው ሐጅ ነው አሁን እዚህ ጋር ዘካ መወጣት እንዳለበት እንጂ ምን ያህል ማውጣት እንዳለባቸው ከምን ከምን እንደሚወጣ በዛ ሐዲስ አልተዘረዘረም ጥቅል አነጋገሩት ነገር ግን ይሄ ጥቅል መነጋገር በሌላ ቦታ ተንተን ተደርጎ ተርቷል ሐዲሱ ይላል ስልጣኑን ተጠቅሞ ደግሞ ሙዓዝም ሆነ መሰሎቹ ዘካ የሚያወጡ ሰዎችን ጥሩ ጥሩ ገንዘባቸውን እየመረጡ እንዳይወስዱባቸውም ደግሞ ማስጠንቀቂያ ሰጡ አደራ ያለ ለለ ምርጥ ሀብታቸው መርጠህ እንዳትቀማቸው እንዳትወስድባቸው የረገሙህን ካቸው እያሉት ነው ሌላው የመን ላይ ሲሄድ የሚያጋጥሙት ተራ ሰዎች ሳይሆኑ የመጽሐፍ ባለቤቶች ትንሽ እናቃለን ባይዎች እንደሆኑና ለዛም ለንጽጽሩ እንዲዘጋጅ ከወዲሁ አስታወሱት ማለት ነው ማንኛውም መንግስት ባለስልጣን የሆነን ልዑክ ሲልክ የሚልክበትን አካል ያለውን አቋማቸው ማንነታቸው ማብራራትና መግለጽ ይጠበቃል ይላል ዝም ብሎ እንደ ኤምባሲ መላክ አይደለም እዛ ቦታ ላይ ያለው ፖለቲካ ይሄን ይመስላል ለዚህ መልስ አዘጋጅተህ ጥንቃቄ አድርገህ ተጓዝ የሚል ነገር ለምሳሌ እንደገና ትምህርት ስናስተምር አንድ ቀን እንደው እንካ ተሸከም አይባልም ቀስ በቀስ ቀስ በቀስ አስፈላጊውን እየሰጡ ያን ሲቀበሉ ደግሞ እንደው ይያል ማስተማር ነው ያለብን እንጂ ጫትንም ዛሬ ያቆሙ ሽርክንም ዛሬ ያቆሙ ቢዲአንም ዛሬ ያቆሙ ብለን አየበብንላቸው ያው አካኪ ዘራ ነው የሚመጣው ቀስ በቀስ እያስተማሩ ከአቂዳ ተነሳና እንዳስፈላጊነቱ ቀስ ይያል ከሐራሙም ከቢዳውም እንዲርቁ እያደረጉ ነው የሚቀጠለው ማለትን የትምህርት ይሰጣል ነው ሌላው ሀብታምና ዲሃ መተሳሰር አለባቸው አንዱ በልቶ አንዱ ጦሙን ማደር ለሀገሪቱም ለህዝቡም አይበጅም ሀብታሞች ወደዱም ጠሉም አላህ ግዴታ ያደረገውን ነገር ከገንዘባቸው ለድሆች ማካፈል የግድ ይላቸዋል አለዛ ሀብታሞች ብቻ እየበሉ ሌላው ተመልካች ከሆነ እየደፈጠ ቢሆን ሀብታችን ይቀማል እንጂ ዝም ብሎ የሚያየለም ሌላው እስልምና የሀብታሞችንም ሀቅ ለመጠበቅ ሲል የድሆችንም ማንነት ከመጠበቅ አንፃር ይሄው በመሐከላቸው ያለው ትስስር በዚህ መልኩ እንዲቀጥል አድርጓል ማለት ነው ያው አሁን መንግስት የተለያዩ ድሆች መደጎም ምናምን እያለ እንደሚያደርገው እስላም ከነሱ ቀድሞ ህጎችን አመቻችቶ አውጥቶ ያስተማረና ያስተዳደረ ነው ማለት ነው ሌላው ዘካ የሚሰጡ ሰዎች ምን ያክል ናቸው አሁን እዚህ ጋር የተጠቀሰው تؤخذ من اغنيائهم وترد على فقرائهم ነው ያለው ፈቂር ብቻ አይደለም የሚሰጠው ግን ከስምንቱ ክፍሎች ለአንዱ መስጠት እንደሚቻል ነው የሚያሳየው ይሄው ድሆችን አነሳ في فقرائهم ሲልሞ ሂም የሚለው በድሆቻቸው ስንል እዛው ሀገር ውስጥ ያሉት የሀገር ውስጥ ድሃ ያለ ወደ ውጭ አይሄድም ነው የሚሉ ሰዎች ማስረጃቸው ይሄ ነው ከነዛው ከሀብታሞች ተነስቶ የነዛው ሀገር ሰዎች ድሆች መውሰድ እንዳለባቸው ይጠቁማል ቃላቱ ራሱ ነገር ግን ያ በዋናና ግንባር ቀደም የሚሰጠው ማለታችን እንጂ እዛ አካባቢ ላይ ዲሃ ከለለ ወደ ሌላ መውሰድ እንደሚቻል ግልጽ ነው እዛ ውስጥ ካሉ ድሆች ከል ቤተሰብ ካሉ ያው ዘካ መቀበል የሚፈቀድላቸው ቤተሰቦች ማለት ነው አያት ቅማንት ሳይሆን ልጅ ልጅ ሳይሆን ወደ ጎን ያሉ ዘመዶች ካሉ እነሱን ማስቀደምም ይቻላል ነው تؤخذ من اغنيائهم وترد على فقرائهم ሲል ከከብት ነው ከወርቅ ነው ከፍየል ነው ያው አልተዘረዘረም ሌላ ቦታ ላይ ተብራርቷል ብለናል እንግዲህ ኪታቡ ዘካ ነው ዛሬ ያዝነው ዘካ ማለት ከቋንቋ አንፃር ፍቹ መራባት መጨመር ማለት ነው የሚራባ ነገር ዘካ ይባላል ያ የሚወጣው ገንዘብ ዘካ የተባለበት ለተወጣበት ለቀሩ ገንዘብ ያራባዋልና ነው ማነቀሰ ሰደቀቱ ሚማል እንዳለው ዘካ ይወጣለት ገንዘብ እየተራባ እየተባዛ ይሄዳል እንጂ አይከስርም ስለዚህ ዘካ ተባለ የሚወጣው ገንዘብ ራሱ ያኛውን ዘክቶት ወይም አጽድቶት ስለሚሄድ ማለት ነው ዘካ ማለት በሸሪዓ አንፃር ሸሪዓዊ ፍቹ ደግሞ ሐቁን ዋጅቡን في مال خاص ይባላል ግዴታ የሆነ የገንዘብ ፐርሰንት ነው ከልዩ ገንዘብ ለልዩ ሰዎች የሚሰጥ በልዩ ሰዓት ይባላል ልዩ የሆነ ገንዘብ ለልዩ ክፍሎች በልዩ ሰዓት የሚሰጥ የገንዘብ ግዴታ ዘካ ይባላል ዘካ የሚወጅባቸው ገንዘቦች ስንት ይመስላችኋል ዘካ ማውጣት ግዴታ የሚሆንባቸው ንብረቶች ስንት ናቸው እሺ አራት ሚላለ ምን ምን ናቸው ቢባል ምን ዘረዘሩት መሆን አለበት ስምንት ሚልም አለ በመላ እንዳይሆን ይቀራቸዋል አልተጠቀሰ ዘካ ግዴታ ዘካ የሚሰጣቸው ቆል አላልኩም ዘካ ማውጣት ግዴታ የሚሆንበት ንብረት ነው ያልኩት አስማኑ ነው አህሰንቲ አምስት ናቸው ዘካ ማውጣት ግዴታ የሚሆንባቸው ገንዘቦች خمسة አው خمسه اشياء አምስት ነገሮች ናቸው طيب አንደኛ እንሰሳዎች በጥቅሉ ነው የምንወስደው ከብት እያልን አይደለም ሳኢማ በህመተል አንዓም የሚባሉ ያው የሚታረዱ እንስሳዎች የምንላቸው በግና ፍየልን ያው እና ከብት ግመል የሚለው በአንድ ተካቶ ማለት ነው እንደገና ከምድር የሚወጣ ገንዘብ አዝመራ ማለት ነው ያዝመራ በአይነቱ በአጠቃላይ አንድ ብለንም የምንቆጥረው ሁለት ሆነልን ሶስተኛ አልዓሰል ይላል ማር አራተኛ አልአስ አስማን ማለት ብርና ወርቅ ማለት ነው ያው ዋጋ ማለት ነው ያው ብርና ወርቅ ነው የፈለገው አምስተኛ عروض التجاره عروض التجاره ለንግድ የሚውል ሸቀጥ ቤት ሊሆን ይችላል ቦታ ሊሆን ይችላል ሌላም ሌላም መኪናም ሊሆን ይችላል በሸቀጥ መልኩ ይሰል ማለት ነው የንግድ ስለዚህ አምስት ናቸው አራት ያሉ ሰዎች ያው አሰልን ትተውብናል ማለት ነው طيب ዘካ ግዴታነቱ በሸሪዓ የጸደቀው ወይም የመጣው በስንተኛው ዓመተ ሂጅራ ነው በእንደ ሂጅራ አቆጣጠር የዘካ ግዴታነቱ የመጣው በሁለተኛው ዓመተ ሂጅራ ላይ ነው ጾምም በዚሁ ዓመት ላይ ነው በሁለተኛው ዓመት ላይ ዘካን በዚሁ ላይ ነው ማለት ነው ሶላት ከሆነ ቀብለ ሂጅራ ነው ያው ሚዕራጅ ጊዜ ሐጅ ደግሞ በዘጠነኛው ዓመት ዓመተ ሂጅራ ነው طيب እና ዘካ ግዴታ የሆነችው ጡህረተን ሊልማል ለገንዘቡ ማጽጃ ነው ወጡህረቱን ለነፍስ ነፍስንም ያጸዳል ከወንጀል ወዑቡድየቱን ለረብ ለአላህ ባርነትን ለመግለጽ ወኢህሳኑን ኢለ الخلق ወደ ሰዎች ጥሩ ለመስራት የሚያስችል ነው ዘካት የተደነገገበት ምክንያቱ ይላል ዘካ ማለት ከአምስቱ የእስልምና ማዕዘናት አንዱ ነው በቅደም ተከተል ሶስተኛ ተብሎ ይጠቀሳል ሸሃደተይን ሶላት ዘካ طيب ዘካ እንግዲህ ሚን መሐሲን الاسلام ነው እስልምና ካስቀመጣቸው ደጋግ ነገሮች አንዱ ዘካ ነው الذي جاء بالمساواه ሰዎችን ለማስተካከል ሁን ተብሎ የተደነገገ ህግ ነው መተዛዘን መተቃቀፍ መተባበር የሚያቃረን የሚያጣላ የሚያመቀኛኝ ነገር የሚያነሳ ነው ዘካ ማለት ስለዚህ ዲናችን ዲነ ተካፉል الاجتماعي ይባላል አተካፉል الاجتماعي እንግዲህ ማህበራዊ ጉዳዮችን የሚያስተካክል ዋና ነጥብ ነው ለዲሆች ገንዘብ ለሌላቸው ሰርቶ መብላት ላቃታቸው ኑሯቸውን ህይወታቸውን መግፋት ላልቻሉት ዋስትና ያሰጠ ቢኖር እስላም ነው ያው ዘካ ነው ማለት ነው وانه دين الحريه የነጽነት ዲን ነው الذي اعطى الغني حريه التملك مقابل كده وسعي የደከመ የለፋ የለፋ ሰው ንብረት የመያዝ ስልጣን የሰጠ እንደገና የድሆችን ጉዳይ በማየት ደግሞ ዘካን ግዴታ ያደረገ እስላም ነው ይሄ ማን ምን እንደሚባሉ የሩሲያ እምነት ሶሻሊስት ነው ትሉት እሱ ለምሳሌ ወይም ደርግ ይዞት የነበረው ወደ መጨረሻ አካባቢ ሀብታምን ቀምቶ ለዲሃ የሚያሰጠን በሙሉ በሙሉ ትን እኩል በቃ ሀብታም የሰራው ቤት የራሱ ቤት አይደለም የሁሉም ነው መስጠት አለበት ብሎ የሚያስገድድ ነበር እስላም ግን የተወሰነ ፐርሰንት አካፍላቸው እነሱም የቤተ መልካችሁ ነው ላንተ ማይበጅሁምና ትንሽ አካፍል ብሎ ሀብታሙን የተወሰነ ፐርሰንት ዲሃውንም በዚህ ተብቃቃ ጨርሰም ደክሞ ለፍቶ ያመጣውን ገንዘብ ለመቀመጥ አትሞክር ነገር ይመስላል ሱብሃንአላህ እስላምን ከሳጎ ካጤኑት ሐቂቀተን እንዲሁ እውነት መሆኑ ህጎቹ ብቻ ይናገራሉ ቀጥሎ ባረከላሁ ፊኩም وعن أنس أن أبا بكر الصديق رضي الله عنه كتب له هذه فريضة الصدقة التي فرضها رسول الله صلى الله عليه وسلم على المسلمين والتي أمر الله بها رسوله في كل أربعين وعشرين من الإبل فما دونها فما دونها الغنم في كل خمسين شاة شاة فإذا بلغت خمسا وعشرين إلى خمسين وثلاثين ففيها بنت مخاض أنثى فإن لم تكن فابن لبون ذكر فإذا بلغت ستا وثلاثين إلى خمسين وأربعين ففيها بنت لبون أنثى فإذا بلغت ستا وأربعين إلى ستا إلى ستين ففيها خطة طروقة طروقة الجمل فإذا بلغت واحدة وستين إلى خمسين وست وسبعين ففيها جزعة جزعة فإذا بلغت ستا وسبعين إلى تسعين ففيها بنت لبون فإذا بلغت إحدى وتسعين إلى عشرين ومائة ففيها حقتان طروقة طروقة الجمل فإذا زادت على عشرين ومائة فإذا زاد زادت على عشرين ومائة ففي كل أربعين بنت لبون وفي كل خمسين حقة حقة ومن لم يكن معه إلا أربعون من الإبل فليس فيها صدقة إلا أن يشاء ربها وفي صدقة الغنم في سائمتها إذا كانت أربعين إلى عشرين ومائة شاة شاة فإذا زادت على عشرين ومائة إلى مائتين ففيها شاتان فإذا زادت على مائتين إلى ثلاثمائة ففيها ثلاثة شعة شعة شعة فإذا زادت على ثلاثمائة ففي كل مئة شاة فإذا كانت سائمة الرجل ناقصة عن أربعين شاة شاة واحدة فليس فيها صدقة إلا أن يشاء ربها ولا يجمع, ولا يجمع بين المتفرقين ولا يفرق بين المجتمع خشية الصدقة وما كان من الخليطين فإنهما يتراجعان يتراجعان بينهما بالسوية ولا يخرج في الصدقة هرم ولا ذات العوار ولا تيس إلا أن يشاء المصدق وفي الرفقة في مئة درهم ربع عشر فإن, فإن لم تكن إلا تسعين ومائة فليس فيها صدقة إلا أن يشاء ربها ومن بلغت عنده من الإبل الصدقة آه، الجذعة وليست عنده جذعة وعنده حقة فإنها تقبل منه ويجعل معها شاتين إن استيسر له إن استيسرتا له أو عشرين درهما ومن بلغت عنده صدقة الحقة صدقة الحقة وليست عنده الحقة وعنده جزعة فإنها تقبل منه جزعة و ويعطيه المصدق عشرين درهما أو شاتين رواه البخاري طيب እንግዲህ በደንብ ተከታተሉ መትኑን ሁለተኛ ልቀራው እየተረጎምኩት ነው መሄደው በደንብ ተከታተሉ وعن انس كانس تزجب من على ان ابا بكر الصديق رضي الله عنه ابو بكر الصديق የተባሉት ሱሐቢ رضي الله عنه كتب له ለአነስ የጻፉለት መሆኑ ለአነስ ደብዳቤ የጻፉለት መሆኑ አነስ የት ነበር ኢራቅ አቡበከር የት ነበሩ መዲና طيب ስለዚህ በደብዳቤ ነው እንዲያውኑ ስልክ የለም የለም በደብዳቤ የተጻፈ ያ ደብዳቤ ሲደርሳቸው ነው መልእክት የሚያስተላልፉት ምን የሚል ደብዳቤ ነበረ ካል هذه فريضه الصدقه التي فرضها رسول الله صلى الله عليه وسلم على المسلمين الى الرأس ይህች የጻፍኩልህ እዚህ ደብዳቤ ላይ ያሰፈርኩልህ ሰደቃ የሰደቃ ግዴታዋ ዘካ ነች ይቺ ዘካ ማለት ደግሞ ነብዩ አለይሂ ሰላቱ ወሰለም በሙስሊሞች ላይ ግዴታነቷን የገለጿትና ያብራሯት ሙአዝን ሲልኩት ያው አላህ ግዴታ ያደረገባቸው መሆኑን ነገራቸው ሲሉ ያው ተናገሩ ማለት ነው ወለቲ አመረ الله بها رسوله እቺ ዘካ ማለት አላህ Subhanahu Wa Ta'ala መልእክተኛውን ያዘዘባት ትዕዛዝም ነች ስለሆነም በደንብ በጥሞና ደብዳቤን አድምጥና ያዝልኝ የዘካን አወጣ ዝርዝር ላስቀምጥልህ ነገር ነው وفي كل 24 من الابل وفي كل 24 من الابل በየ 24ቱ ግመል እና ከዛ በታች ከሆነ ቁጥራቸው ግመሎቹ ፈማዱነሃ ማለት ከዛ በታች ከሆኑ ዘካ የሚሰጠው አልገነሙ አንድ ፍየል ነው በየአመቱ አንድ ፍየል ይሰጣል ማለት ነው እስከመቼ ቁጥራቸው ከአምስት እስከ 24 ድረስ طيب ከ24 በላይ አንድ ከጨመረ የሚሰጠው ዘካውን ይቀየራል 24 ነው የምትይዙልኝ እስከ 24 ድረስ አንድ ፍየል ነው የሚሰጠው አንድ ፍየል ስንል 3 4 አመት ቢሆን አንድ ፍየል ስትማት አይደለም በየአመቱ وفي كل 50 وفي كل 50 በየአምስቱ ሻቱን ፍየል ይከፍላል ማለት ነው وفي كل في كل 50 ሻቱን ማለት ነው በየአምስቱ ግመሎች አንድ አንድ ፍየል ማለት ነው فاذا بلغت 25 አንድ ጨምራየች ከ24 አንድ ሲጨምር 25 ይመጣል 25 ከገባ ደግሞ ቁጥራቸው እየጨመረ እየጨመረ ኢላ 50 و30 35 እስከሚደርሱ ድረስ ምን ይሰጣል ففيها بنت مخاض انثى ከራሳቸው ከግመሎቹ መጣሁን የግመል ዋጋ ትልቅ ስለሆነ እስከ 24 ድረስ ፍየል ነበር የሚሰጠው ግመል እያለው ፍየል ይሰጣ ዘካው ማለት ነው ለምን ከግመሏ ካነሳ ትልቅ ጥላፊ ይሄድበታል ሂሳብ አሁን ግን ከ25 ይዞ እስከ 35 ከሆነ ቢንቱ መኻድን ቢንተል መኻድ ይሏታል ወንዛ ሴት የሆነች ማለት ቢንቱ መኻድ ምን ማለት ነው ቢንተ ለቡን ቢንተ መኻድ ይባላሉ መኻድ የሚለው ምጥ ማለት ነው መኻድ ማለት ምጥ ወይም መውለድ ማለት ነው ምን ማለት ተፈለገው አስጥላት እናቷ ሌላ ያረገዘችባት ሌላ ያረገዘችባት ለመውለድ የቀረበች ለማለት ነው ቢንተል መኻድ ከሴት ግመል ሄለቲ አተመት ሰነተ الاولى ودخل في الثانيه بعد አንድ አመት ሞልቷት ወደ ሁለተኛ አመት የገባይ ጥጃ ማለት ነው ከግመል ብዙን ጊዜ እናታቸው ስለሚያረግዝ ነው ወደ ሁለተኛ አመት ሲገቡ ልጆቹ እናቲቱ የማርገዝ ባህሪ ስላላት ቢንተ መኻድ በመባል ተጠራች ያረገዘ ነገር ደግሞ ማማጡ አይቀርምና እሺ ኡንሳን ያው ሴት ነው ፈኢለም ተኩን ባትገኝ ሲች ሴቷ ቢንተ መኻድ ባትገኝ ፈብኑ ለቡንን ዘከር እብነ ለቡን ቢንት ሴት ማለት ነው ኢብን ወንድ ማለት ነው ኢብን ለቡን ይባላል ዘከር ማለት ነው ለማብራት ነው እንጂ ኢብን ያለው ራሱ በቂ ነበር فاذا بلغت 36 አንድ ጨምር ያየሽ الى 45 45 እስከሚደርስ ድረስ ففيها بنت لبون انثى እናቷ ሌላ ወልዳ የምታጠባባት ማለት ነው ቢንተ ለቡን ቢንተ ለቡን እናቷ ሌላ ከሷ ሌላ ወልዳ የምታጠባባት ያው ከሱራ ያስከተለች እንደማለት ነው فاذا بلغت 46 ከ45 አልፎ ከ45 አልፎ ወደ 46 ከገባ ጀምሮ ኢላ 60 60 እስከሚደርስ ቁጥራቸው የግመሎቹ ፈፊያ በነዛ ህቀቱን ህቃ ይሰጣል ህቃ ማለት ያው ከግመሎቹ ሆና ለመጫን የደረሰች ማለት ነው ጊደር እንደምንለው ጦሩ ቀተል ጀመል አለ ጀመል ማለት ወንዱ ግመል ነው ጠሩቀት ማለት ነው ግመል ቁብ ሚላት ማለት ነው ቁብ ታውቃላችሁ አዎ ከተማ ያደጋችሁ አታቁ ገጠር ያደጋችሁ ካለ ታውቃላችሁ ግመል ለቁብታ የበቃች የደረሰች እንግዲህ ያው ለስሪያ ሲደርሱ ለመሰረ ሲደርሱ ፍየሎች ማን ነው ከብቶችም ሆኑ ግመሎች ለስሪያ ደርሰዋል ይባላል ከልጅነት ወጥተው ወደ አቅመ ሔዋን እንደምንለው ያው ለስሪያ ሲደርሱ ቁብታ ማለት ያው ወንዱ ከላይ ስለሚሰቀል የመቋቋም አቅም ሲኖራቸው ለማለት ነው ያው ለስሪያ ደረሱ ማለት ነው طيب እሷን ይሰጣል فاذا بلغت واحده وستين አንድ ይዞ ኢላ 75 75 እስከሚደርሱ ቁጥራቸው በዚህ መካከል ففيها جذعه جذع ይሰጣል ሸረፍ እንላለን ጥርስ መሽረፍ ታውቃላችሁ መቼም ጥርስ መሽረፍ የጀመረች ማለት ነው فاذا بلغت فاذا بلغت 76 አንድ ጨምራ ከ75 አንድ ሲጨምር ስንት መጣ 76 ከ76 ኢላ 90 60 እስከሚሞላ ففيها ቢንታ ለቡኒን ቢንተ ለቡንና ቢንታ ለቡን ይለያያል በደም ይያት ሐርፏን ቢንታኒ ነበረ ለኢዷፋ ንኗ ትወድቃለች ቢንታ ለቡኒን ሁለት ከስራቸው ያስከተሉ ጥጃ ጥጃ ያስከተሉ ማለት ነው እናታቸው ሌላ ወለደች ማለት ነው ራሳቸው ወለዱ እንደመሳቸው فاذا بلغت 91 ከዘጠና በላይ አንድ ፍሬ ሲጨምር الى 20 و100 120 እስከሚሞላ ቁጥራቸው ففيها حقتان حقتان ከቢንታ አለቡን ደግሞ የጨመረም ከፍ ያሉ ናቸው ሁለት ለመሰረው የደረሱ ማለት حقتان ወይም ለመጫን የደረሱ ጦሩቀተል ጀመል አለ ጦሩቀታ አልጀመል ለሁለት ሲሆን ነው ጦሩቀታ ተባለ ቅድም ጦሩቀቱ ለአንዷ ነበር فاذا زادت على 20 و100 ከመቶ 20 በላይ አንድ ቁጥር ከጨመረ ففي كل 40 بنت لبون በየአርባዎቹ ከየአርባዎቹ ወይ በየአርባዎቹ ቢንተ ለቡን ይሰጣል ቢንተ ለቡን እናቷ ያስከተለች ምታጠባ ማለት ነው ከዛ በኋላ እየተቀየረ መጣ ወፊ 50 ከዛ በኋላ 50 50 በጨመረ ቁጥር ህቀቱን ለጭነት የደረሰች ይሄን ካለ በኋላ ወመን ለም يكن معه الا 40 من አራት ግመል እንጂ ሌላ የለውም ሰውየው አራት ግመል እንጂ ሌላ ግመል የሌለው ሰው ይወጅባል አይወጅብበትም ምን አለ ወመን ለም يكن معه الا 40 من الابل فليس فيها صدقه ዘካ የለበትም ለምን የግመል ኒሷቡ አምስት ግመል ሲኖረው ነው አንድ ሰው ዘካ የሚወጅበት ፍየል ከሆነ 40 ከብት ከሆነ 30 طيب ከአምስት በታች አራት ከሆነ ያለው አይወጅበትም ከአራት ነው ወደታች ማለት ነው ኢላ ይሻ ረቦሃ ባለቤቷ ቢፈልግ እንጂ አራትም ቢሆኑ አወጣለሁ ካለ የሚከለክለው የለም ያሉ ግመሎች አራት ናቸው ግን አወጣለሁ አለ እሺ አወጣ ችግር የለበትም ግን ዋጅብ ይሆንብሃል ካላወጣ ዞቶ ዝገብቶ አይባለም ነው ኢላ ኢንሻ ረቡህ ማለት ይሄ ነው ስላልወጀበበት በፍቃሪ ንካወጣ እንቀበለዋለን ነገር ነው ወፊ ሰደቀቲል ገነሚ የፍየል ዘካ የሆነ እንደሆነ ፊሳኢመቲሃ በሚሰማሩት ማለት ነው መሰማራት አጋላችሁ በሸ ሳይገባችሁ እንዳከሩ በሚሰማሩት ማለት እቤት የማይውሉ ወደ ዱር ሄደው ሳር በልተው የሚኖሩ ማለት ነው طيب في سائمتها በሚሰማሩት اذا كانت 40 الى 20 و100 شات شات በሚሰማሩት 40 እስከ 120 ድረስ ባሉት ፍየሎች ስንት ይከፍላል ሻቱን አንድ ፍየል ይከፍላል መነሻው 40 እስከ 120 ድረስ ቁጥራቸው እስከሚሞላ አንድ ፍየል የሚከፍለው እያለ ነው እንዳይከብዳችሁ اذا كانت 40 ለስምርት የበቁ ሆነው ቁጥራቸው 40 እስከ 120 ፍየል እስከሚያፈራ ድረስ ሻቱን አንድ ፍየል ነው ማለት ነው فاذا زادت ከጨመረች على 100 ከመቶ 20 ከጨመረ አንድ ሁለት ሶስት እየጨመረ ኢላ 200 ሁለት መቶ ፍሬ ፍየል እስከሚደርስ ድረስ ففيها شاة الشيء يقرأه فإذا زادت على 20 و100 إلى 200 أيوة ففيها شاتان ሁለት ፍየል ይከፍላል ከ121 ቀጥሎ 200 እስከሚሞላ ሁለት ፍየል ይከፍላል فاذا زادت على 200 ከ200 ፍየል ፍሬ በላይ ከጨመረ 300 እስከሚሞላ ኢላ 300 ሶስት ፍየል ይከፍላል ففيها ثلاث شياه شياه ማለት ጀምዑ ሻት ነው ፍየሎች ለማለት ነው ሻት ከሆነ ፍየል ነው ሺያህ ከሆነ ፍየሎች ማለት ነው ብዛት ነው የሚጠቁሙ فاذا زادت على 300 ከ300 በላይ ከጨመረ ففي كل 100 شات በየመቶው አንዳንድ ፍየል በየመቶው አንዳንድ ፍየል فاذا كانت صائمه الرجل የሰውየው የሚሰማሩት ፍየሎቹ ናቂሰተን ያጎደለች ወይም ያጎደሉ ከሆኑ አን 40 ሻትን ከ40 ፍየል በታች ከሆኑ ሻተ ዋሂደተን አንድ ፍየል ከጎደለ ማለት ነው እዚህ ጋር አንድ ፍየል ist ማለት እንዳተረጉሙ አንድ ፍየል ከጎደለች ከ40 ማለት ነው فليس فيها صدقه 39 ፍየል ቢኖረው ማለት ነው በሌላ አገላለጽ 39 ፍየል ቢኖረው እ ዘካ አለበት የለበትም ልክ አራት ግመሎች ያለው ሰው ዘካ እንደማይወጅበት 30 ፍየል ያለውም ዘካ አይወጅብበትም ኢላ አየሻረ በኋላ ሆነ ታለው ካለማ የሚሆን ይክፈልኛም ችግር طيب ولا يجمع አይሰበሰብም بين متفرق በተበታተኑት መካከል ለየብቻ ጋጥ ያሉ ፍየሎች የሁለት ሰው ፍየሎች ለምሳሌ የዛኛው የራሱ የሆነ ጋጥ አለው ጋጥ ማለት የፍየሎች ማደሪያ ጋጥ ይባላል የከብቶቹ በረት ይባላል የተበታተው በጋጥ ወይም በማደር በማደሪያ ቦታ ተለያይተው የሚኖሩ ፍየሎች ተደምረው ዘካዩ ይከፈልባቸው አይባልም ነው መደመር የለም ማለት ነው በጥቅሉ ወላ ይጅመዑ በይነም ተፈረቂ ማለት የተበታተኑ ፍየሎችን ሰብስቦ ደምሮ ዘካላ አይባልም ወላ ይፈረቁ አይበተንም ወላ ይፈረቁ አይበተንም በይነ ሙጅተሚዕን የተደማመሩ ፍየሎች ለምሳሌ ሁለት ሰዎች አንድ ላይ ፍየል ያረባሉ እንበል የሁለቱም ተደምሮ በአንድ ነው የሚኖሩት 20 ሃያ ፍየል ቢኖራቸው ሰዎቹ ሁለት ሰው ሆነው ፍየሎቻቸው ግን አንድ ላይ ነው የሚራቡት ዘካለበት የለበት አንድ ላይ የሚኖሩ ፍየሮች ከሆኑ አለበት ነው አንከፍልም ለምን የኔ የሱ 20 ናቸው እኮ ስለዚህ ስንበትናቸው ኒሳብ አልሞላም ኒሳብ ስላልሞላ አይወጅብብንም ብለው case መጠቀም የለባቸውም ነው እንደገና ሀያ ፍየል ለብቻ ነው የሚኖረው ሀያ ፍየል ለብቻ ነው የሚኖረው ለሁለት ሰው ናቸው ዘካ በሚሰበሰብበት ሰዓት አንተ ባለ ሀያው አምጣ አንተም ባለ ሀያ ባንድ አድርጉና 40 ስለሚሆኑ አንድ ፍየል መክፈል አለባቸው አይባሉም ለምን ሲኖሩ ነው የሚኖሩ ፍየሎቹ አልተቀላቀሉም ዛሬ ለዘካ ለማውጀት ብሎ ሰብስብ አይባልም ባንድ ያሉ ፍየሎችን ደግሞ ለዘካ ተብሎ በትን አይባልም ግልጽ ነው خشيه ሰደቀቲ ፍየሎችን አንበትናቸውም خشيه ሰደቃ ዘካ እንዲያወጅብን በሚል ስጋት መበተን የለም አንድ ላይ የኖሩትን ፍየሎች ነው የሚለው ወማ ካነ ሚን ኸሊጦይን እሺ የሁለት ሰው ፍየሎች ናቸው ብለናል የሚኖሩትም አንድ ላይ ነው 20 ፍየል 40 አላቸው እንበል ምን ይሁን ወማ ካነ የነበረ ሚን ኸሊጦይን የሁለት ሸሪካ ሰዎች ማለት ነው የሁለት ሰዎች ፍየሎች ማለት ነው فانهما ያው ዘካው ይወጣላቸዋል አንድ ፍየል ነው የሚወጅባቸው አንድ ፍየል ይሰጣሉ ነገር ግን ሂሳብ ላይ በደም ሂሳብ ይስሩ እያለ ነው فانهما يتراجعان بينهما بالسويه ያም የደረሰበትን ፐርሰንቱን በ20 ፍየሎች ይሄኛውን በ ፍየል የሚደርስበትን percent ይከፋፈሉ ግልጽ ነው ሳይገባችሁ እንዳትሄዱ ለምሳሌ 20 20 ፍየል ቢኖራቸው አንድ ነው የሚወጅባቸው አንድ ላይ ከሆኑ ፍየሎቹ ግን አንድን ፍየል ሁለታችሁ ማውጡ ቢባል ይቻላል አንድን ፍየል ሁለቱን ማውጣት አይችሉም ስለዚህ ምን ይሆናል ከአንደኛው ሰውዬ አንድ ፍየል ትወሰዳለች ያቺ ፍየል ትገመታለች አንድ ሺህ ብር ታወጣለች ከተባለ 500 ብር ለዛኛው አጋባለት ፍየል ለተወሰደችበት ይባላል ሰውየው 500 ከ 500 ያ አሁን ምን ነው ሂሳብ ይሰራል ነው ያለው فإنهما ከሁለት ሸሪካ ሰዎች ፍየል ከተወሰደ አንድ ፍየል ከተወሰደች فإنهما ሁለታቸው ሂሳብ ይስሩ በምን የተራጃኒ በይነሁማ ቢሰውያ አንዱ ለአንዱ ያጋባለት خلاص ዘካውን ሁለቱም አወጡ ይባላል ወላ يخرج في الصدقه حريمه ከእንሰሳ ፍየል ከእንሰሳ ዘካ ስናወጣ አሮጊቷን መርጦ አይሰጥም እያለ ነው ወላ ይخرج አይወጣም في الصدقه በዘካ ጊዜ حرمه አሮጊት ወላ ذات አዋርን አሮጌ ነው ቆንጆ አይደለም ወላ ذات አዋርን ነውረኛ የሆነችም ነውረኛ የሆነች ወይ ማንዳይና የሆነች አይሰጥ አይወጣም ያው ሳከኛውን መርጦ አይሰጥም ማለት ነው ዳቱ አወር ዳቱ አዋር ነው አወርን ያላችሁ አዋር ከሆነ ጀመ ነው ማለት ነው አውራ አውራ አልዓይን ማለት ያው በሽተኛ እንደማለት ነው ወይም ነውር ያለባት ማለት ነው አይኗ የጠፋ አንድ አይኗ የጠፋ በሽተኛ የሆነች ያው ሁን ተብሎ ዲሃን የሚጎዳ ነገር አይሰ። በጣም ቆንጆም ተመርጣም ደግሞ አትወሰድ እንዳይጎዳ ወላ ተይሱን ወላ ተይሱን ተይስም አይወሰድም ተይስም ማለት ነው ፍየል ያገደ ሰው ካለ ታይስ ማለት ወጣጤ ታውቃላችሁ ይሄ ወጠጤ ቀርንቷል ይባላል ቡሩግ ሲሆን ወደ አዋቂነት ሲቀየር بلوغ ይባላል ይሄ ፍየል ለመስረር ደርሷል ሲባል ይተናል የሚሸናው ሽንት ወደ ሰውነቱ ነው የሚሸናው ያን ጊዜ ይገማል ሽታ ያመጣል ስለዚህ تيس የሚል ስያሜ ተሰጠው ይላል ያው ወጠጤ ወደ ኮርማነት እየመጣ ስለሆነ በጣም ይፈልጋል ፍየሎችን የሚሰር ማለት ነው እሱም ተወስዶ ያ እሱም አይወሰድም አሮጊቷና ሳከኛዋ ዲሃን ስለሚጎዳ ነው ታይሱ ደግሞ ባለቤቱን በሀብታሙን ስለሚጎዳ ነው ያልተቻለበት በነገራችን ላይ አሁንም እያለን ያለው ምንድነው ወጠጤ የማይወሰድም ሲል በጣም ንቀ ትንሽ ነው የሚሆነውና ነው ኮሳ ነው የሚሆነው ወጠጤ ብዙም አይፈለግም ለስጋም ብዙ አመች ጥሩ አይደለም አይቀር ለስሪያ ነው እንጂ ለስጋ ጥሩ አይደለም ስለዚህ ረዲ ስለሚሆን ነው አማይዳ ካነ ጠይበን ወጣጤ ሆኖ ኮርማ ከሆነ ጥሩ ከሆነ ምን ይባላል ፈህል ይባላል ኮርማ ማለት ነው ፈህል ይባላል لا يجوز اخذه الا اذا شاء بعد الصدقه ዘካው የሚያወጣው ሰውዬ ውሰዱት ካላለ በቀር አይወሰድም ሆሳ ከሆነ ጥሩ ካላደለ ያው እንደ በሽተኛ ታይቶ አይወሰድም ዘካ ሰጭተው ውሰዱልኝ ቢልም አይወሰድም እ ጥሩ ኮርማ ከሆነ የዘካው ጭተው ውሰዱልኝ ካለ ፍቃደኛ ሆኖ ይወሰዳል ነው ፈህል ስሙን ፈህል ይባላል طيب ቀጥሎ ምንድነው ኢላ ይሻል ሙሰድቁ ማለት እዚህ ጋር ነው ማ ታይስ የሚለውን በጥሩ እየተረጎመው ነው ይሄ ግማት የሚያሳየው ኢላ ይሻል ሙሰድቁ ማለት ዘካው ጭታው ሰጭታው ሀብታሙ ቢፈልግ እንጂ ሱሱ ውሰዱ ካለ ይወሰዳል ይሄው ታይሱን ኮርማው ማለት ነው ወፊርቀቲ ወፊርቀቲ 100 ድርሃም ወፊርቀቲ في 100 ድርሃም ربع العشر አለ ርቃ ምን ማለት ነው ርቃ ማለት ብር ማለት ነው አልፊደቱል ኻሊሳ ጽድት ያለ ብር ብቻ የሆነ ያቀቅል የሌለበት ለማለት ነው ብር ስንላችሁ ይሄ ወረቀቱን አይመስላችሁ ያው ታውቁታላችሁ የብር ግጥ ስለምትጠቀሙ ሰቶች አይከብዳችሁ በብር እንደው ደግሞ ፊ ሚአተ ድርሃምን በየ200 ድርሃም ምን ይከፍላል 200 ድርሃም አለው ከተባለ ሩቡዑል ዑሽርን ይከፍላል ሩቡዑል ዑሽር ምን ማለት ነው የአንድ አስረኛው አንድ አራተኛ ማለት ነው የ200 አንድ አስረኛ ስንት ነው የ200 አንድ አስረኛ አራቀኝና ሃኑ ሃያ طيب የሁለት መቶ አንድ አስረኛ 20 ነው የሃያ አንድ አራተኛ ስንት ነው የሃያ አንድ አራተኛ አምስት ነው ከሁለት መቶ ብር አምስት ብር ማለት ከመቶ ብር ሁለት ነጥብ አምስት ወይም ሁለት ብር ከ50 ማለት ነው طيب አስቸኳይ ጥያቄ አለኝ ከአንድ ሺህ ብርስ በዚህ ሂሳብ ነው የምትሄዱት ከአንድ ሺህ ብር 25 ብር طيب ከመቶ ሺህ ብር ከመቶ ሺህ ብር በዚህ ሂሳብ አስቸኳይ አረ 250 ማለት 500 ከመቶ ሺህ 2500 ከ2000 ከሆነ 5000 እንዲሁ ይያለ ሂሳብ መስራት ነው ደግሞ አጭር ዘዴ አለ እንደዚህ ያለው ሂሳብ ከረዘመባችሁ ባጭሩ ዘካችሁን ለማወቅ ለምሳሌ 300 75000 ብር ቢኖራችሁ 375000 ዘካውን እንዴት ነው የምታገኙት ቁርጥርጥ ያለ ብር ሊኖራችሁ ይችላል በባንክም በኪሳችሁም በዛ ተደማምሩታ 100 ሺህ ብር መቼስ አይመጣላችሁ 40 ምንድን ነው 375 ሺህ ብር ቢኖራችሁ ሲካፈል ለ40 በሉት ቶሎ ብላችሁ በቃ የምታገኙ በዚህ ነው ለአርባ ስታካፍሉት እኩል ይሆናል ውጤቱ ዘካ አንድ ሺህ ብር ሲካፈል ለአርባ 25 ነው 100 ሺህ ሲካፈል ለአርባ 2500 ነው 200 ሺህ ሲካፈል ለአርባ 5000 በዚህ አይነት ምን ጊዜም ቋሚ ህግ ነው ይሄ አይቀየርም ምን ጊዜም የማይቀየር ህግ ሁለት አይነት ነገር ነው አሁን የነገርኳችሁ በእያንዳንዱ ሺህ ብር 25 ብር አለ ያላችሁን ብር ጀምራችሁ በሺ ቤት ካገኛችሁት ሺውን በ25 ታባዛላችሁ ታገኙታላችሁ ወይ ደግሞ ያላችሁን ብር ጀምራችሁ ለ40 በማካፈል በአጭር ዘዴ ልታገኙ ትችላላችሁ ዘካውን ነው ኡስታዝ መጠየቅ ያስፈልግ ምን ያስፈልግ ሸህ ትሆናላችሁ ከዛ በኋላ طيب ከ200 ብር 5 ብር ነው የሚወጅበው ካል فإن لم تكن إلا 90 و100 190 ብቻ ቢኖረው ሰውየው 190 ድርሃም ብቻ فليس فيها صدقه ሰደቃ የለበትም ምክንያቱም መነሻ ፐርሰንታችን ዘካ ወጀበበት የሚባለው 200 ነው አሁን ዝጋ 190 10 ጎሎታል አይወጅብም ኢላ ይሻ ረቡሃ ባለቤቷ አወጣለሁ ቢል እንጂ አወጣለሁ ካለማ ያው ለ40 ካፍሎ የሚመጣው ውጤት ይክፈሉ ومن بلغت عنده من الابل صدقه الجزاعه ግመል አለው ሰውየው ዘካ ወጅቦበታል መስጠት የሚገደለው ደግሞ ጀዛዓ ነው የሸረፈች ብለናል ከስንት እስከ ስንት ነው ጀዛዓ ይከፍላል ያልነው ይሄ ነው ጥያቄ ከግመል ላይ ከስንት እስከ ስንት ነው ጀዛዓ ይወጅበታል ያልነው ጀዛዓ ወጀበበት ነው የሚለን አሁን እሱ የሸረፈች ወለይሰት عنده ጀዛዓቱ ነገር ግን የሚከፍለው ጀዛዓ የለው የሸረፈች ግመል የለችውም وعنده حقه حقه ግን አለችው ከጀዛና ከሕቃ ማን ነው የሚበልጠው ከጀዛአና ከሂቃ ቅድም ቁጥሩ በጨመረ ቁጥር እየነገረ መጥቷል ጀዛአና ሂቃን ለማወቅ ስትፈልጉ ወደ ኋላ ተመለሱና ጀዛ ከስንት ከስንት ወጀበ ትላላችሁ ሂቃ ከየት እስከ ሂቃ የምታንሰው ምክንያቱም ከ46 እስከ 60 ባለው ሂቃ ነበር ያለው ከ61 ጀምሮ ደግሞ እስከ 75 ድረስ ጀዛ ነው ያለው ጀዛ ከፍ ሲል ነው ማለት ነው ስለዚህ ጀዛ ከፍ ያለች ነው ሰውየው ምን ወጀበበት ጀዛ እሱ ጋር ግን ጀዛ የለም ሒቃ ግን አለች ወነስ ያለች ማለት ነው فانها تقبل منه ይቀበሉታል ትንሽ ዋናች ሒቃዋን ግን የቀረበት ሂሳብ አለ ለዛ ሂሳብ ማሟያ ወይጃሉ معها ከሂቃዋ ጋራ ይጨምርበት ይያለ ነው ይደምርበት ሻተይኒ ሁለት ፍየል ኢንስተይሰረታ ለሁ ሁለቱ ፍየሎች ማግኘት ከቻለ ሁለት ፍየልም የለኝም ማለት ጀዛም የለውም ሁለት ፍየልም የለውም ሂቃ ክፈላል አልነው ሂቃ ብቻ በቂ አይደለችም አው 20 ድርሃመን አላህ ፍየሎች የማይገኙ ከሆነ 20 ድርሃም ይጨምርበት ወመን بلغت عنده صدقه الحقه ተቃራኒ መጣላች ደግሞ ዝቅተኛዋ ሒቃ ወጅቦበታል አለ ومن بلغت የደረሰችበት እንደው እርሱ ላይ صدقه الحقه ሒቃ የመክፈል ዘካ ከደረሰበት وليست عنده الحقه ሒቃ የለውም አሁን ልክ በዚህኛው ሂሳብ መቀየስ ነው ያለባቸው ሂቃ የለውም وعنده الجزاء ከፍ ያለችው ጀዛ ግን አለችው فانها تقبل منه الجزاءه ከፍተኛዋን አምጣ እንለውና መልስ አንተ ይላል ማን ዲሃውን ወይም ዘካ ሰብሳቢውን ወይወጥህ المصدق እዚህ ጋር ሙሰድቅ ማለት እዚህ ጋር ምን ማለት ነው ዘካ ሰብሳቢው ከየቦታው እየሄደ የሚቀበል ኮሚቴ አለ ዘካ ሰብሳቢው ይመልስ ይመልስለት ዘካ ለሚያወጣው ሰውዬ ምን ይመልስለት 20 ድርሃም ነው ሻተኝ ካለ ሁለት ፍየል ይመልስለት ከሌለ 20 ድርሃም ይመልስለት በዚህ ሂሳብ ተሰራ ማለት ነው ጀዛ በሚከፍልበት ሰዓት ከሂቃው ጋር ጨምሮ ይሰጣል ሂቃ በሚከፍልበት ሰዓት ከጀዛው እንትን ብለው ተቃረነ ተቃረነ ሂሳብ ነው የሚገብላቸው አይመስለኝም አላየሃል ይሄን ይመስላል رواه البخاري ሐዲሱን ኢማሙ ቡኻሪ ዘግበውታል